ለዛሬ የተመረጠው ርዕስ በትግል ሂደት ውስጥ የመሪና ተመሪ ግንኙነት ኃላፊነትና ሚና የሚል ነው። በማንኛውም ትግል ውስጥ መሪና ተመሪ ራሳቸውን እየቻለ የራሳቸው የሆነ ቦታ አላቸው። በተናጠል በአንድ ላይ ደግሞ የማይነጣጠሉበት የራሱ የሆነ ሂደት አለው። ስለዚህ በትግል ሂደት ውስጥ የመሪና ተመሪ ግንኙነት ምንድን ነው የሚመስለው? of course የትግሉ ይዘት፣ የትግሉ ባህሪ፣ የትግሉ አይነት ይህንን ግንኙነት ይወስነዋል። የተለያየ አይነት ባህሪ እንዲይዝ ያደርገዋል። ያም ሆነ ይህ ምን አይነት ግንኙነት አላቸው፣ ምን አይነት ኃላፊነትና ሚና ይኖራቸዋል፣ እያንዳንዳቸው በተናጠል እንዲሁም ደግሞ በጋራ የሚለውን ነገር እናያለን። በመጀመሪያው ክፍል አጠቃላይ የሆኑ ግንዛቤዎችን በዚህ ዙሪያ ያለውን ሁኔታ እናያለን። ጉዞው ረጅም ነው። ጉዞው ረጅም ነው። ጉዞ ረጅም ነው አስቸጋሪ መንገድ ትዕግስት ሚያሳጣ በጽናት ለመንጎድ አልጋ በአልጋ ይደር የሚመች የሚደላ አስቸኳይ እንዲሆን እናስብ ጠቅላላ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ለሁላችሁም ይሁን። ዛሬ የምንነጋገርበት ርዕስ የመሪና የተመሪ ድርሻ በሚል ሲሆን በበኩሌ ትኩረት የምሰጠው በተመሪዎች የትግል ድርሻ ተመሪዎች ለትግል በሚያበረክቱት አስተዋጽኦ ላይ ነው። ይህንም ምክንያቱም ዋዳ እመጣበታለሁ። በአንድ አንድ የተወሰነ ማህበረሰብ መብቱን በመጠይቅበት ወቅት ሶስት መሰረታዊ ጉዳዮች ሊሟሉለት ይገባል። መሪ መኖር አለበት። ያንን የመሪውን አላማ እና አጀንዳ ሊያራምዱ የተስማሙ ፈቅደው በስሩ የሚደራጁና መሪዎች ያቀዱትን እቅድ ለማስተካከል የሚተባበሯቸው አካላት ተመሪዎች ይኖራሉ። ተመሪዎችን ለማሳመን የሚበቃ ትምህርትና እውቀት በማስጨበጥ ተመሪዎች በጽናት ቆመው ረጅም ጉዞ እንዲጓዙና በጨቋኞች የሚደርስባቸው ማንኛውንም በደል ለመቋቋም ፈቃደኞች እንዲሆኑ ብቃት ለመስጠት የአይዲዮሎጂ ስራ ላይ ያተኮሩ የፕሮፓጋንዳ ስራ የሚሰሩ አካሎች አሉ። እነኚህ እንደ ንቅናቄው ሁኔታ ይለያያሉ። በኮሚኒስት ዘመን የማርክስ ሌኒንስ አይዲዮሎጂ ኮሞት በማድረግና በሰዎች ህሊና ውስጥ በመድረስ ህዝቡ ያንን አዋጭ የሆነ ያስተሳሰብና የጉዞ አቅጣጫ አድርጎ እንዲወስድ የተደረገበት ታሪክ ዘመን ነበር። ያም ገናናነቱ ሲያበቃ ሌላ ideology ን በምዕራቡ ዓለም የሊበራል ዲሞክራሲ በተመለከተ ሁሉም ነጻ ፓርቲዎች የራሳቸውን አቋም አጀንዳቸውን አቅርበው ሐሳባቸውን በመሸጥ በሐሳባቸው ዙሪያ ደጋፊዎችን አግኝተው ለምርጫ እና የሚወዳደሩበት አለ። ሌላው ሃይማኖትን በተመለከተ እጅግ ረቀቅ ያለ የሰውን ስሜት ሊነካ የሚችልና የእምነትን መብት ዙሪያ የሚደረጉ ሃይማኖታዊ ቅስቀሳዎችና ያስተምሩ ስቶች አሉ። በርካታ ስላሉ ወደ በጥልቀት ዛሬ የማተኩረው በደጋፊዎች ላይ ነው። በአመዛኙ ትኩረት የሚደረጉ መጽሐፊዎች እና በተለያዩ ሊትሬቸሮች በትግልን በተመለከተ በተለያዩ ጽሁፎች ውስጥ ትኩረት ተሰጥቷቸው የምንነገርላቸው መሪዎች ናቸው እና ዛሬ ትኩረቴን ማድረግ የምፈልገው ሚዛናዊ ነው ብለው ለመሪዎች መፍለቅ ምንጭ ሆኖ መሪዎች ትምህርት የሚቀስሙበት እውቀት የሚያዳብሩበት የመብራትን ልምድና ጥበብ የሚማሩበት ተመሪ ስለሆነ የዛን አካል ብቁ መሆን ለትግል ያለውን ትግልን ከጫፍ ለማድረስና አንድን ህዝብ የሚያሻውን የምጠይቁ መብት ምላሽ እንዲያገኝ ለማድረግ ምን ያህል ሮል እንደምጫወት ለመዳሰስ ሞክራለሁ። እንዲያው ይህን ሳስብ አንዲት ግጥም ነገር አስቤ ነበርና ትንሽ ድሮ አራተኛ ክፍል ሳለው ስለ ግጥም የተወራው ነገር ትዝ ብሎን ለምን እኔ ሳልሞክርም የሚል ነገር ተንሳት መጥቶብኝ በዛ ላይ ተመስርቼ አንዲት ነገር ቅጣ እንዳላ ያለው ያቆሎ ወፈር ያባላል አራተኛ ሲ በነበርኩ ጊዜ ያጋጠመኝ ምንድነው ጥንት ሰዎች አንድን ነገር ግጥም ይሆናል ብሎ ከተመኙ እንደ ግጥም የሚቆጠብ ቤት የማይመታ የስነ ጽሁፍ ሁኔታ ነበር። ከማስታወሳቸው ምሳሌዎች ዛማዶ ጫካ ዛፍ ይወዛወዛል እና ጎቴ ናቸው ሀረግ ይመዛሉ የሚሉ ዝናብ ዘንቦ ዘንቦ ደጁ ረሰረሰ ከዛ ላይ አንስቶ ግድግዳ ላይ ልጥፍ የሚለውን አውሮፕላን ሲት ሰማይ በሰማይ ኮድቅ ግን የሌለበትም በርካታ አሉ። እንግዲህ እነዚህ ሰዎች ይህንን ግጥም ነው ካሉ እኔም ባለችኝ አቅም አንዳንድ ነገር ብሞክር አይከፋም ብምል አድሮብኝ ወገኖቼን ባሰማቸው ልጠቀም ትችላለ ያልኩትን እስቲ ላካፍላቸው። ጉዞ ረጅም ነው፣ ጉዞ ረጅም ነው፣ ጉዞ ረጅም ነው፣ አስቸጋሪ መንገድ ትግስሚያ ትራታ በጽናት ለመንጎድ አልጋ በአልጋ አይደል የሚመች የሚደላ አስቸኳይ እንዲሆን እናስብ ጠቅላላ። መሪና ተመሪ መሪ ከተመሪ መብቀሉ ተስቶ ተመሪ ማሰቡን ለመሪዎች ትቶ ብቃት ከመገንባት ራሱን አዘናግቶ መሪ ከመተካት ኃላፊነት ሸሽተው ውሳኔው ከሆነ በድጋፍነት መቅረጽ ተመቻችቶ ለማየት አይበቃም ትግሉ ፍሬ አፍርቶ ማየት ልቡ ያሻ ፍልሚያው ፍሬ አፍርቶ በመሪዎች መኖር ሳይቀር ተዘናግቶ ገና ከጅምሩ ይጥራል ይግራል ይደር ማለት ትቶ ፍልሚያውን ከስር ለማየት ልምድና እውቀትን ተግቶ ለማሳበት በጽናት ይቆማል ወቅቱ እስኪደርስለት ከግቡ ለመድረስ ቆርጦ ይሰለፋል። የፍልሚያን ጎዳና የስልጠና መድረክ አድርጎ ይጠቀማል። በዚህ ትጉ ስራው ራሱን ለመርነት ዝግጁ ያደርጋል። ለዘላቂ ሰላም ለምጠብቀውም ድል ዋስትና ይሰጣል። በጽናት በትዕግስት ለመብት የሚፋለም ከግቡ ለመድረስ በአንድነት የምቆም መብቱን ከማስከበር ሊያግደው የሚችል አንዳችም ኃይል የለም። ጠንቅቆ ያወቀ ትግሉን ጎዳና ውጣ ውረድ ሆነ የርቀት ፈተና ፍጥነት ይመጥናል፣ ልገሳን ይለካል። የዛሬ ስጦታው መታሰር፣ መገረፍ የጅምር መሆኑ አበክሮ ያውቃል። የመብት ተፋላሚ ይህን የፍልሚያ ስልት በልቡ ስሰንቅ የሚያቆመው የለም ያሻውን ብታጠቅ። የመብት ጠያቂ የትግሉን ዓላማ ሲያውቅ ጠንቅቆ ለፈታኝ ተጋድሎ ስነሳ ሰንጥቆ ረዥም ጉዞ ጓዛል ሞራሉን ጠብቆ። በመሆኑም ወገን በጽናት በትዕግስት ለመብት የሚፋለም ከግቡ ለመድረስ በአንድነት የምቆም መብቱን ከማስከበር ሊያግደው የሚችል አንዳችም ኃይል የለም። ለእነሱ ለመሆን መታገል ነው። ጉዞው ረጅም ነው። ጉዞው ረጅም ነው። ጉዞው ረጅም ነው። አስቸጋሪ መንገድ ትዕግስት ሚያሳጣ በጽናት ለመንጎድ አልጋ በአልጋ አይደል የሚመች የሚዳላ አስቸኳይ እንዲሆን እናስብ እንግዲህ ያለውን ያጥሙን የወረወረ ፈሪ አይባልም ይላል ያገሬ ማዶ ጫካ ዛፍ ይወዛወዛል እና ናቸው ሀረግ መዛዱ የምለውን አይነትም ባይሆንም ግጥም ይመስላልና ላካፍላችሁ ቁም ነገር ይዟል። ከቁም ነገሮቹ ዋነኛው ለማስተላለፍ የተፈለገው መልእክት ለመሪ ማሰብን ኃላፊነት የሚሰጥ የማህበረሰብ ክፍል ብዙ አይራመድም። ይህም የሚሆንበት ዋነኛው ምክንያት መሪዎች በማህበረሰብ ከማህበረሰቡ የሚያገኙት ምላሽ፣ ግምገማ የትግል ስልታቸውን ሻፕ ያርጉ ካደጉ በስተቀር ልምዳቸውን፣ እውቀታቸውን እያዳበሩ የሚያጋጥማቸውን ፈተና ለመወጣት ብቃትን እያጎለበቱ ካደዱ ትግሉ እየቀጨጨ የሚጠፋ ይሆናል። በሁለተኛ ደረጃ መሪዎች ከህዝብ ዘንድ ምላሽ የማያገኙ ከሆነ ብቻቸውን ወሳኝ አድርጎ ራሳቸውን በመውሰድ በዘፈቀደ የሚጓዙ የህዝብን የልብ ትርታ የማያዳምጡ የታሰበው ድል ከተገኘ በኋላ የሚባለው ድሉ የነሱ እንጂ የህብረተሰቡ የማይሆንበት ከድጡ ወደ ማጡ ወይም ከአንድ በዳይ ከአንድ ጭቋኝ ወደ ሌላ አዲስ ጭቋኝ መሸጋገሪያ እንጂ ለህዝብ የጨለማ ጉዞ እንጂ ለመሪዎች ተብሎ ለምጠሩት ድል እንጂ ለህዝብ ያልሆነ ድል እንዲወጣ አድርጓል። በሶስተኛ ደረጃ ሊጠቀስ የሚገባው የህዝብ ተሳትፎ መኖር በግምገማው ሐሳብ በመስጠት መረጃዎችን በማቀበል ህዝብ በውሳኔ አሰጣጥ ላይ ተሳትፎውን የሚያደርግ ከሆነ ለውድቀትም ሆነ ለድል የጋራ ተቋዳሽ ይሆናል። መሪዎቹን በየደረጃው ይፈትሻል፣ አካሄዳቸውን ይገመግማል። ህብረተሰቡን ንቁ ተሳትፎን ይለማመዳል፣ ይማራል። መብቱን ለማስከበር የቆመ በቀላሉ የማይበገር ሌላ አሻፈረኝ የሚል ብመጣ አሽቀጥሮ የሚጥል ይሆናል። ይህ የ dialogue ባህልን የሚዳብርበት መሪዎች አገልጋዮች እንጂ በህዝብ ተገልጋዮች ያልመሆናቸውን እንዲረዱ የሚደረግበት የዲሞክራሲ ባህል የሚያድግበት ለዲሞክራሲ institution ኦች መፈጠር ቀደም ሲል የባህሉ ማደግ የህዝቦች የራሳቸውን እዳ እጣ በእጃቸው መቀበልና የራሳቸውን ህይወት አመራር ለወደፊት የሚወስኑት እነሱ ራሳቸው መሆናቸውን አውቆ ኃላፊነትን መረከባቸው መሪ እንዲጠነቀቅ ያደርጋል። ባሻው ህዝብን ማይነዳ መሆኑን ይገነዘባል። ይህ ለዲሞክራሲ ለገበላይነት መከበር ለሰዎች ፍትሃዊ በሆነ መንገድ በአንድ ሀገር ተከባብሮና ተሳስቦ ለመኖር መሰረት ስለምትል እጅግ አስፈላጊ ጉዳይ ነው ተሳትፎ ማለት ነው። በሌላ መልኩ የዚህ አይነት የህብረተሰብ ተሳትፎ ያለውን የስነ ልቦና ጫና ያቀልላቸዋል ለመሪዎች ምክንያቱም የህዝቡ መሳተፍ ከህዝቡ የመጣን መረጃ ተጠቅመው ከህዝቡ የመጣን ሀሳብ በከፊል ተጠቅሞ ውሳኔያቸው ውሳኔያቸው ላይ ደርሱ ውድቀት እንኳን መጣ ስህተቶች እንኳን መጡ በጣም አስከፊ የሆኑ መስዋዕትነቶች እንኳን በከፈሉ ህዝቡ ለሚፈጠሩ ስህተት የጋራ ተቋዳጅ ስለመሆን የስነ ልቦና ጫናቸው ያቀላቸዋል ለዚህም ይህም action እንደወስዱ እርምጃዎችን ከመውሰድ የማይመለሱ አስፈላጊ በሆነ ቦታ በድፍረት ህዝባቸውን የሚመሩ ቁጠኛ መሪዎች እንደሆኑ ያደርጋቸዋል። እንግዲህ በሁለቱ ሴት በሁለቱ አቅጣጫ ይመጋገባል ማለት ነው። ጉዞ ነው፣ ዳገት ነው፣ ተራራ ሜዳ፣ ቁልቁለት ነው፣ ሸንተረር ነው፣ ጋራ ቁጥቋጥ የበዛበት እሾ የሞላበት እግርሚያ ደሙ ጋሬጣ እንቅፋት ሳናቋርጥ ጉዞ ረጅም ነው ያደገ የመሪነት ባህል ይዞ የሚፈጠር አይኖርምና አስፈላጊውን የእውቀት ጥበብ እያጎለበት የሚሄደው sharp እያደረገ በተፈጥሮ የታደለውንም የ charisma ልዩ ተሰጦ ሌሎችን የመማረክና በራሱ አላማትን የማስተዋሰብ ልዩ ተሰጦንም sharp እያደረገ የሚሄደው በማህበረሰቡ ውስጥ exercise ሲያደርግና ለምን ሲያገኝ ሲያዳብር ነውና የተመሪ ጉዳይ እጅግ አስፈላጊ ነው መሪው challenge የሚያደርግ ጠያቂ ከሆነ በቀላሉ የማይረካ ባመንበት ጸንቶ የሚቆም እስከ ለመሄድ የሚተነሳሳ አግባብ የሌላቸውን ነገሮች በግድ በአክብሮት communicate የሚያደርግ ከሆነ መሪን ያበረታታ sharp የሆነ መሪ እንዲፈጠር ያደርጋል። ስለዚህ በሁለቱም አቅጣጫ balance የጠበቀ የተመጋገበ ለዲሞክራሲ ለህግ በላይነት አንድን ህዝብ ሊያበቁ የሚችሉ መሪዎች የሚፈልጉበት ትምህርት ቤት ሆኖ ያገለግላል ማለት ነው። ለዚህም ነው የደጋፊ ሚና ጎላ አድርጌ ማውጣት የፈለኩት። ከዚህ በታች እንግዲህ ጀነራል የሆነውን ነው አሁን የገለጽኩት። particular የሆኑ ነጥቦችን እያነሳው ለመተቸት እሞክራለሁ። የደጋፊ ባህሪዎችና ጠንካራ ምንድን ምንድናቸው የሚለው አንደኛ ደጋፊ ከመሪ ጋር ስነጻጸር ቁጥራቸው እጅግ በርካታ ነው። በጣም ጥቂት የሆኑ መሪዎች በብዙ ሚሊዮን የሚቆጠሩ ደጋፊዎችን ወይም ተከታዮችን አስተባብረው ወደፊት የሚመሩ ናቸው እና እንደ ህዝቡ ብዛት ባክግራውንዱ የተለያየ ነው። የእውቀት፣ የባህል፣ የእምነት ደረጃቸው የተለያየ ስለሆነ እነኚህ የማህበረሰብ ክፍሎች በአንድነት በጋራ ለመቆም ተከባብረው ወደፊት ለመጓዝ ያላቸው ውሳኔ ለመደማመጥና ለመናበብ ያላቸው ፍላጎት አንድነታቸውን ኃይላቸው መሆኑን አውቆ የሌላኛው መከበር የሌላኛው መብት መጠበቅ የነሱ መብት መጠበቅ መሆኑ ተገንዝቦ በጋራ አንዱ ለሌላኛው ቆሞ ወደፊት የሚራመዱበትን ሁኔታ ለመፍጠር የአንድነት ስሜትን የመቻቻልን የመከባበርን አንዱ የሌላኛውን ሙሉ መብት አክብሮ በጋራ የመራመድን ሁኔታ ማምጣት ያስፈልጋል ይህ አይነት ብቃት ያለው የህብረተሰብ ክፍል በቀላሉ በዲክታቶች ለዲክታቶች አይበገርም አይንበረክትም ነገር ግን በትንሽ በትልቁ የምናቆር የሌላኛው ወገኑ መብት መከበር ገና ለገና የሚያሳስቡ ሌላኛው ወገኑ መብቱ ይከበራል ብሎ ከትግል ሜዳ የሚሸሽ ግን ብዙ መራመድ የሚችል አይደለም ምክንያቱም የሌላኛውን መብት መከበር የምጠላ የራሱን መብት መከበር የመጠየቅ ብቃት የለውምና ተረጋጭ ይሆናል ማለት ነው የምጠላለፍ ህብረተሰብ ይሆናል ለዚህም ነው እንግዲህ በጋራ አብሮ የጋራ ፍላጎትን የጋራ ጥቅምን ለማስከበር የእያንዳንዱ ዜጋ ጥቅም መከበር የመላው ህብረተሰብ ጥቅም መከበር መሆኑን አውቆ በጋራ መቆሙ እጅግ አስፈላጊ ሆኖ የሚታየው የዚህ በጋራ የመሄድ ጉዳይ በርካታ ነጥቦችንና የባህል transformation የሚጠይቁ ናቸው። አንደኛው ልዩነቶችን አቻችሎ መሄድ ነው። የማንወደውንም ነገር ማድመጥ መቻል፣ ሰዎችን ማስጨረስ መቻል፣ የሌላኛውን የአስተሳሰብ ስል concern ለመረዳት መሞከር የሌላኛው መብት መከበር የኔ መብት መከበር ነው ብሎ መቀበል ይሄ ነው ዋነኛውና ወሳኙ ነው የሌላኛው ወገኔ መብት መከበር ሌጂቲሜት የሆነ መብቱ ማለት ነው መከበር የኔ መብት መከበር ነው ብሎ መቀበል አንድ ህብረተሰብ እንዲቻቻል ያደርገዋል እኔ መብቱን መጠየቅ እችላለሁ ሌላኛው ወገኔ ግን መብቱን መጠየቅ አይችልም የምንል ከሆነ ተጠላላፊዎች ነው እኔ መብቴን መጠየቅ እንደምችል ሁሉ ሌላው ወገኔ መብቱን መጠየቅ ይችላልና ከጎኑ ሊቆም ይገባል ካልኩ ግን በአንድ ስፍራ የጎደለ ፍትህ ለሁሉም የጎደለ ነው የሚሉን መርህ ስለሚከተል ፍትህ ለሁሉም እንዲሆን በጋራ ቆማለሁ ማለት ነው ይህንን ብቃት ካጣው ለመጠላለፍ ዝግጁ የሆንኩና ለበዳዎች መንበርከት የምመች በቀላሉ የምረሳ እሆናለሁ ማለት ነው ለራሴ ስል ሌላኛውን መቻል የሌላኛውን እንቅስቃሴ መደገፍ ይጠበቅብኛል ለዚህ እንደምሳሌነት የምጠቀሰው በሀገራችን ያለው ሁኔታ ሲሆን ለዚህም በሀገራችን ያለው ሁኔታ የሙስሊሙ እንቅስቃሴ ወደ ሶስት አመት ሊሆነው ነው በአሁኑ ጊዜ ከተጀመረ በዚህ ውስጥ የክርስትና እምነት ተከታይ ወገኖቻችን አጥጋቢ የሆነ ድጋፍ እየሰጡ ነው ማለት ባስደፍርም ትልቅ ትራንስፎርሜሽን አለ ሃይማኖት በጣም ሴንሲቲቭ ነው ይህንን የራስን ሃይማኖት ባሻገር ተሻግሮ በመሄድ የሌላኛው ወገኔ መብቱ ይከበራል ማለትም እንደ ሀገራችን ባለ በጣም conservative እና ያ democratic culture በሌለበት ሀገር ጥሩ ጅምር ነው። ነገር ግን በቂ አይደለም። በዚህ generation በአንደኛው century እያንዳንዱ ወገን መብቱ መከበሩ የኔም መብት መከበር ነው የሚል ደረጃ ላይ ያለመደረሱ አሳዛኝ ቢሆንም ጅምሩ መልካም ነው። ቢበረታታ ግን ሊቀላጠፍና ወደፊት ሊራመድ ይችላል የሚል ለዚህ ነው እንግዲህ የራሱን መብት መከበር የፈለገ የሌላኛውንም መብት መከበር መፈለግና መደገፍ ይኖርበታል ያልኩት። የዛ ድጋፍ መቅረት የራሱንም የወደፊት ተስፋ ያጨልማል። ትግሉም የራሱን የወቅት መከበር ጊዜ ወደኋላ ያጎትትበታል ማለት ነው። እንግዲህ ደጋፊ በጣም ሰፋ ያለ የማህበረሰብ ክፍልን የሚይዝና diverse የሆነው በእውቀት፣ በእድሜ፣ በእምነት በተለያዩ background ከተለያዩ ባግራውንዶች የመጣ የማህበረሰብ ክፍል ስለሆነ ለዚህ በጋራ ለመጓዝ ቁልፉ የመናበብ የመነጋገር ትህትና በተሞላበት መንገድ ሐሳብን የመግለጽና የሌላኛውን ሐሳብ የማክበር የማድመጥ ፍላጎትና ሐሳብ ላይ ማን ያነጣጠረ constructive የሆነ ትችትን ማቅረብ ነው። የዚህ ልምድ መለመድ በትግሉ ሂደት ብቻ አይደለም ኮንትሪቢሽኑ ሊታወቅ የሚገባው ከድልም በኋላ አንድ ገብ ህዝቧ ተከባብሮና ተፋቅሮ እንዲኖር ከተፈለገ ይህ ባህል በጠና መሰረት ላይ ሊጣል ይገባል። እንግዲህ የትግል ጊዜ እንዲህ አይነት ብቅዬ የሆኑ ልምዶች በእስላማዊ ጊዜ አፈላግነታቸው ጎላ ብሎ የማይታይ ሁሉም በየጎራ ሆኖ አንዱ የሌላኛውን በወጎሪጥ እየተመለከተ የመጓዙ ጉዳይ ቀርቶ በጋራ ባንድነት መጥቶ ለጋራ ጥቅም የጋራ የሆነችውን ሀገር ፍትህ ያሰፍንባት የገበላይነት ያሰፍንባት በጋራ ቆሞ ለዘላቂ ሰላምና ለዘላቂ የመብት መከበር ለህግ የበላይነት የሚያበቃ ስለሆነ ትግሉ የመማሪያ እውቀት የሚገነባበት institution ኦች የ democratic institution ኦች የሚገነቡበት የተለያዩ ሀሳቦችን ማሸራሸር ልምድ የሚገኝበት መሪዎች የሚፈተሹበት የሚበቅሉበት የሚያድጉበት የሚጎለብቱበት መሆኑ ለሀገርም contribution ሊያደርግ የሚችል ነውና ብዙ ህይወት የተሰዋበት መከራ የምታይበት ቢሆንም positive አቅጣጫውን አይተን ወደፊት መጓዙ እንግዲህ የመግባባትና በጋራ መስራቱ ሁኔታ ይህን ያክል አስፈላጊ ከሆነ የማህበረሰቡ ስፋት በህብረተሰቡ ውስጥ ወገደኛ የሆኑ ህዝብን ቀና መንፈስም ያላቸው ድልን እየፈለጉ መብታቸው እንዲከበር እየፈለጉ ግን በባህሪያቸው ብልሹ መሆን ከሰዎች ጋር መስራት የማይችሉ በሄዱበት ጠብ የሚጭሩ ማህበረሰቡን የሚያናጉና ያለውን አንድነት ለማፈራረስ የሚጥሩ ግለሰቦች ስለሚኖሩ እነኚህ ግለሰቦች በጥሩ መያዝ አስፈልጋል ምክንያቱም የትግል ዓለም ደሞዝ የሚከፈልበት ሰው ከስራ የሚባረርበት አይደለም። በዛ ማስፈራራት አይቻልም ኢንተርፕራይዝ ውስጥ እንደሚሰራ ሰው ስለዚህ በፍቃደኝነት መጥቶ ይህንን አይነት ጥፋት የሚያደርስ ስለሆነ ጫና የማድረጉ ድል አነስ ያለ ነው ለዚህ ሌላ መካኒዝም ማበጀት ያስፈልጋል የማህበረሰቡ በጋራ ቆሞ እንዲህ አይነት ኃይሎችን ለማግለል መሞከር ብቻ መጀመሪያ ላይ ማስተማር መምከር ደጋግሞ መሞከር እነሱን ልገባቸው የሚችልና ሊያሳምናቸው የሚችሉ ማስረጃዎችን ለማቀርብ ሞክር ነው ከዛ ውጪ ግን ለማድመጥ ዝግጅቶች ካልሆኑና የሚያደርሱት በደልና የሚያደርሱት ሊያደርሱት የሚችሉ ለጥላት የሚያደርጉ የሚችሉት እገዛ የመከፋፈል እገዛ አደጋው ከፍተኛ ከሆነ እነሱን ማግለልና ሌላኛውን የማህበረሰብ ክፍል አፎ መሄዱ ብቸኛ አማራጭ የሚሆንበት ጊዜ ስላለ እንዲህ አይነት ውሳኔዎችን መሪዎች አዳጋች ቢሆንም የመውሰድ ኃላፊነትና ግዴታ ይኖርባቸዋል ማለት ነው። በዚህ በጸባይ ብልሽነት ወይም አብሮ የመስራት ባህል በሌላቸው ሰዎች የሚከተሉ ሌላው ኪሳራ እነሱ በሚጭሩትን እሳት ለማጥፋት የሚደረገው ጥረት የሚጠፋው ጊዜ ሌላኛውን ስራ ለመስራት አደጋ ይሆናል። አቅም ያሳጣል፣ resource ያሟጥጣል፣ ሰዎችን ብስጭዎችና ሆድ የሚብሳቸው እንደሆኑ ያደርጋል። እዚህ ይህ አይነቱ social ያለውን ማህበራዊ ግንኙነትና መተሳሰብ የሚያደፈርስ ስለሆነ አደጋው እጅግ ከፍተኛ ነው። እዚህ እንዲህ አይነት ግለሰቦችን በማባበል በማግባባት በማስተማር ካልሆነም በማግለል ተገቢዎች ለትግሉ ገዛ ማድረግ ተገቢና አማራጭ የሚለው ሊሆን ይችላል። ጉዞ ወድቃሚ ነው፣ ዳገት ነው፣ ተራራ ሜዳ ቁልቁለት ነው፣ ሸንተረር ነው፣ ጋራ ቁስቋት የበዛበት ሾ የሞላበት እግርሚያ ደሙ ጋሬታ እንቅፋት አዳላት የሆነ ከመሬት የሚያፈርት ጥንቃቄ የሚሻ ማሰብ ሳናቋርጥ ጉዞ ረጅም ነው ጉዞ ረጅም ነው በመቀጠል ለመግለጽ የምፈልገው ደጋፊ ሊያሟላው የሚገባው ባህሪ እና contribution የተሰለፈበትን ዓላማ አውቆ በጽናት መቆምና ትግሉን እስከ ድንደጃፍ ለመግፋት ቆርጦ መነሳቱ ነው። አንድ ማህበረሰብ ይህንን ዝግጁነት ከሌለው በ dictator ኦች ወይንም የሰውን መብት ረግጦ ለመያዝ በሚፈልጉ ክፍሎች በቀላሉ ይፍረከረካል። ጉዞው አጭር ይሆናል። ከትግሉም ሜዳ አፈግፍጎ በመሄድ መሪዎችንም በማጋለጥ ለወደፊት ሌላኛው ትውልድ ጠባሳ ይዞ ትሮማታይዝድ ሆኖ ለትግል እንዳይነሳሳና ተረጋጭ ሆኖ እንዲቀር የሚያደርግ effect ኡ ከ generation ወደ generation ይተላለፋል። ስለዚህ አንድ ማህበረሰብ ትግሉን ወደፊት እንዲገፋ ከተፈለገ የሚነሳሳበትን ዓላማ ጠንቅቆ ማወቅ ይኖርበታል። ለዛ ጥናቱ መገምገም አለበት። የጥናቱ ግምገማ የህዝቡ ርቀት ርቀት ለመሄድ ያለው ፍላጎትና ብቃት ያለው resource ያለው የጫናና የበደል ሁኔታ ምን ያክል ሊያስገደው ይችላል የሚለው ተገምግሞ የትግል ስልቶች ከዛ ጋር የተቀናጁና የተጣጣሙ ሊሆኑ ይገባል። የማህበረሰብ አባላት በትግሉ ውስጥ ጽናት እንዲኖራቸው ከተፈለገ ትግሉን የሚያደርጉበትን ዋነኛውን ምክንያት ማወቃቸው እጅግ አስፈላጊ ነው። በየጊዜውም የጉዞ ስልቶች ለውጥ ካለ የታክቲክም ሆነ የስትራቴጂ ለውጦች ካሉ ለምን ለውጦቹ እንደመጡ ለመገንዘብ መሞከር ራሱን ማዘጋጀት ያላንዳች ሴንሴሽን ወደፊት ለመጓዝ ይችል ዘንድ የሚመጡ ለውጦችን ለማወቅ መጠየቅ challenge ማድረግ መሪዎቹ ለዚህ ደግሞ ብቃት ይኖረው ዘንድ እያነበበ የወቅቱን ሁኔታ እየተከታተለ እያገናዘበ ለምን የኔ ትግል ይህን መስመር ተፈለገ ሊከተል ተፈለገ ምክንያቱ ምንድነው አዋጭነቱ ምን ላይ ነው የሚያስከፍለኝ ዋጋ ምን ያህል ነው የሚለውን በጋራ መሪዎቹን እያገዘ ማስረጃዎችን እያቀበለ ለታዘሙ ምችሉ የሚገባቸውን እንድታዘሙ እያደረገ በውሳኔ ውስጥ በሚደረገው ውሳኔ የጋራ ባለቤትነቱን አረጋግጦ ለወደፊት ረዥም መጓዝ የሚችል የማህበረሰብ ክፍል ይሆናል ማለት ነው። የትግሉን ጉዞ ስለማወቅ ሳነሳ ሌላው ሊታወቅ የሚገባው ጉዳይ የፍልሚያው ርቀት ነው። ይህ ፍልሚያ ምን ያህል ጊዜ ሊወስድብኝ ይችላል? የተጋፈጥኩት አካል ጥንካሬው ምን ያህል ነው? ምንስ resource አለው? እገዛውስ ከማን ነው? ይህንንስ እገዛ ላቀርብበት ይችላለሁ ወይ? ካልሆነ በገዛ resource ኤ እሱ ያካበተው resource match የሚያደርግ ኬት ነው አመጣው። ይህን ሁሉ አስተንትኖ resource ኡን እቅድ ባለው ዓላማ ላይ ባነጣጠረ መንገድ መጠቀም መቻል ይኖርበታል። ምኑ ጋር ነው የተሻለ ውጤት ያመጣልኝ የሚችለው የሚለውን ግምገማ አድርጎ ለመሪዎቹ እያቀበለ በውሳኔው መሳተፍ መቻል አለበት ምክንያቱም ጨቋኞች ብዙውን ጊዜ ከህዝብ በመሰበሰቡት ገንዘብ ከህዝብ በመሰበሰቡት ታክ ጊዜ እየገዙ አቅማቸውን ያጎልበቱ ህዝብን መልሶ challenge ያደርጋሉ ስለዚህ ይህንን ግዙፍ resource የሚመጥን ሌላ resource ማምጣት ስለማይቻል ያለውን resource ህብረተሰቡ በተገቢው መንገድ ብልህነት በተሞላበትና ጥበብ ባለው መንገድ መጠቀም መቻል ነው ማለት ከፍ ያለ ውጤት ሊያስገኝ የሚችልበት ቦታ ላይ የተሻለ ኢንቨስትመንት ማድረግና እነዛን area ዎች ማጉልበት ነው ለዚህም መሪዎች ትልቅ ሚና ሊጫወቱ ይችላሉ ለመሪዎች ደግሞ እገዛ ለማድረግ ማህበረሰቡ መረጃዎችን እያቀረበ ክፍተት ያለው ምኑ ጋር እንደሆነ በጥቂት ገንዘብ ከፍተኛ ውጤት ሊገኝ የሚችለው በምን area ላይ ቢሰራ እንደሆነ እየገመገመ እያቀበላቸው በመሪነት ሚናቸው ደግሞ እነሱ አስፈላጊውን ህዝብንም የሚያስከፉ ቢሆኑ አንዳንድ ጠንከር ያሉ ዝግጅቶችንና ውሳኔዎች ወስነው ወደፊት የሚጓዙ ጉዳይ ታይ ይገባል ማለት ነው። እንግዲህ እንዲህ አይነት በጨቋኞች ሊዘረጉ የሚችሉ ሪሶርስን የማማዋጥ የማስተዋጠጥ በታይም ፕሬጀር የማድረግና ትግልን በረጅም ጊዜ ውስጥ እንዲጓተት አድርጎ ህዝብን በማሰላቸት አቅም አሳጥቶ በራሱ ጥልፎ እንዲወድቅ ለማድረግ የሚደረገውን ጥረት ለማክሸፍ የሚቻለው የትግልን ጉዞ በመቀጠል ነው ሩጫ ስቦት የረጅም ሩጫ ማራቶን የሚሮጥ ሰው በመቶ ሩጫ ሜትር ሩጫ እንደምሮጥ ሯጭ ሆኖ በፍጥነት እንደማጀምር ሁሉ ጉዞ ረጅም መሆኑን የሚያውቅ ማህበረሰብ ክፍል አወጣጡን የትግል ስልቱን የመጋፈጥ ሬፕቴሽኑንና ፍሪኩዌንሲውን እየመጠነ እያየ አቅሙን መጥኖ ለረጅም ጊዜ ሊያደርገው የሚገደደውና ለረጅም ጊዜ ስንቅ እንደሚሆነው ተገንዝቦ ደረጃ በደረጃ መሰላቸት በሌለበት ትግሉም ቀዘቀዘ እንዳይባል ደግሞ አንዳንድ መነቃቂያ ለሆኑ የሚችሉትን በየቦታው ጣልጣል እያደረገ ሁኔታዎችን የራሱን እያዘጋጀ የዲሞክራቲክ ባህል እያዳበረ ያልገዛ ባይነትን ባህል እያዳበረ መሪዎች ወደ ህዝቡን ለመበደል inclination ያላቸው ክፍሎች እንዲሸማቀቁ ጥፋታቸውንም እንዲገነዘቡ ለማድረግ የሚያስችልበትን መንገድ መሻት ብልህነት የተሞላው የትግል ስልት ነው። የአንዱን መብት መከበር የማይፈልግ ከሆነ የራሱን መብት አይከበርለትም። ይህንን ጠንቅቀን ማወቁ እጅግ አስፈላጊ ነው። ጉዞ ረጅም ነው። ጉዞው ረጅም ነው። ጉዞው ረጅም ነው። አስቸጋሪ መንገድ ትዕግስት ሚያሳጣ በጽናት ለመንጎድ አልጋ በአልጋ አይደል የሚመች የሚዳላ አስቸኳይ እንዲሆን እናስብ ጠቅላላ። የመቻቻልና ለአንዱ የተመቸ መሆን ከትግል አጋሩ ጋር ነው። ለትግል አጋሩ የተመቸ መሆን አለበት። ንዴቱን፣ ቁጣውን የሚገነዘብለት ሌላኛውን ደግሞ በጥርጣሬ የሚያውን ደግሞ በትዕግስት የሚያግባባ መሆን አለበት። እንዴት አልተረዳኝም እኔ ትግሌ ግልጽ ነው የምል ከሆነ አሁንም ቢሆን ጎድሎበታል ማለት ነው። ስለ ትግሉ ማስረዳት ደግሞ ደጋግሞ ማስረዳት ያስፈልጋል ለዚህ ነው resource ን በትክክል ማቀናጀት የሚያስፈልገው ያንን አይነት information ለሚፈልጉ ክፍሎች መድረስ ያለ መድረሱን ማወቅ ያስፈልጋል information circulate የሚያደርገው በኔ ማበረሰብ ውስጥ ብቻ ነው ወይ የሚለው ጥያቄ መጠየቅ አለበት ደጋፊ ከሆነ ሀገርን የሚጋራው ከሌሎች ወገኖች ጋር ስለሆነ ከነሱም ጋር መጋራት መቻለን እርግጠኛ መሆን አለብኝ ለዛ ለነሱ በሚገባቸው ቋንቋ ለነሱ በሚመቻቸው አባባል ማስረዳት እንዲገነዘቡ ማድረግ ያስፈልጋል። ይህ ሲባል identity መቀየር አይደለም። የደደን ነገር ፈጥሮ መናገር አይደለም። በትክክል ማግባባት በሚችል መልኩ መወያየት መቻል civilized የሆነ ነው። የጋራ ሀገር ነውና የጋራ concern መሆን ያስፈልጋል። ጉዞ ረጅም ነው። ጉዞ ረጅም ነው። ጉዞ አስቸጋሪ መንገድ ትዕግስት ሚያሳጣ በጽናት ለመንጎድ አልጋ በአልጋ አይደል የሚመች የሚዳላ አስቸኳይ እንዲሆን እናስብ ጠቅላላ። የሚቀጥለው ርዕስ ኮሙኒኬሽን ነው። መልእክትን በተገቢና በተገቢ መንገድ ማስተላለፍ መቻል በተለይም የተቀበላቸውን መርሃ ግብሮች ወይንም ትዕዛዞች ተግባራዊ ለማድረግ ከፈለገ መልክቶች ግልጽ መሆን አለባቸው አንድ የመሪ አካል ትዛዝ ትልቅ ግልጽና አጭር መሆን አለበት ሰው ምንድነው ያለው ምን ለማለት ፈልጎ ነው ኮሽን የሚያነሳበት መሆን የለበትም ግልጽ ያለ በቀላል አባባል የተጻፈ መሆን አለበት ተቀባዩ በትክክል የሚገባው አላማውን የማይስት ማለት ነው እንዲህ ለማለት ብዬ ነበር የሚለውን ነገር የሚያመጣ መሆን የለበትም ምክንያቱም የህዝብን ህይወት አደጋ ላይ ሊጥል ይችላልና consequence ኡ በተግባር በምትወገበግሩበት ጊዜ ከዚህ ምላሽ መስጠት አለበት ወደ ላይ ሴት honest መሆን አለበት የተንሻፈፉ ያልተስተካከሉ ከሁኔታዎች ጋር ያልተገናዘቡ ትዕዛዞች መጥቶ ከሆነ ያንን ስህተት መሰራቱን የበላ አካል ማወቅ አለበት ለዚህ መስደብና ማዋደድ ሳይሆን እነሱን በትክክል ሊያደምጡ በሚችሉበት ሁኔታና በ stress ውስጥ ሆኖ አስተላልፎ ከሆነ ሁኔታውን context ኡን ተረድቶ በዚህ ሁኔታ ውስጥ እነኚህ ነጥቦች አላያችሁ ይህንን ትዕዛዝ አስተላልፋችኋል ይህ ትዕዛዝ ግን ይህን ጉዳት አለው ብሎ ዘርዝሩ ማስረጃ አስደግፎ ክብር በተሞላበት መሪዎቹ ናቸውና ክብር በተሞላበት መንገድ ሊያስተላልፍላቸው ይገባል እነሱም ከደጋፊዎቻቸው የሚመለስላቸው feedback በጥሞና ተመልክተው constructive የሆነ ገንቢ የሆነ ሂስ የሚሄድላቸው ከሆነ ይበረታታል ለመወዝቱም ውሳኔ ድጋፍ ይሆንላቸዋል ማለት ነው ውጤታማ ከሆነ ደግሞ የምሰጠው ማላ የቀለጠፈና ውጤት የሚያስገኝ ከሆነ ደግሞ እንደዛው ወቀሳ ብቻ ሳይሆን የሚሄደው መልካም አፕሪሼሽንም መሪዎቻችን እናንተ መከበሪያዎቻችን ናችሁ ብሎ ማመስገን ያስፈልጋል። ይህ ደግሞ መቆለልም አያስፈልግም። መጥሮ ትክክለኛው ተገቢውን ብቻ dose መስጠት ያስፈልጋል። ቁለላ ሲበዛ ችግር ነው። cult የሚሉት ነገር develop ያደርጋሉ። ከራሳቸው ዙሪያ ውጪ ሌላ ነገር ማየት ያቅታቸዋል፣ ይታወራሉ። ያንንም አደጋ የሚያስከትል ስለሆነ መጠንቀቅ ያስፈልጋል መልካም ሲሰሩ ማመስገን ሲያጠፉ መውቀስ ሁሉም ስርዓት ባለውና በተመጠነ መንገድ ሲደረግ ፍሬያማ ይሆናል ማለት ነው ሰዎችን ፐብሊክ በሆነ መንገድ በሚያዋርድ መንገድ ማውገዝና እነሱን መውቀስ ተገቢ አይደለም የሚቃወሙትንም አካል አግባብ የለሽ የሆነ ንግግር መናገር ተገቢ አይደለም ከሀገር ባህልም ጋር አይሄድም በፖለቲካ ዓለም ደግሞ ውዳቂ ነው ደረጃ ዝቅ ያለኛል የምንቃወመውንም አካል የሚያዋዝድ ንግግር መናገር ተገቢ አይደለም ለምን እንደምንቃወም ብቻ ህግ መጣሱ ከጥሶ ከሆነ ህግ ጥል መጣሱን ነው የምንገልጸው የሰው መብት የሚረግጥ ስለሆነ መብት መርገጡን ነው እንጂ የምንጠቅሰው በግል ደረጃ ያለውን ግድፈትና ድክመት አናነሳም ይሄ የግል ጉዳይ ነውና ወደዛ አንገባ ኮሙኒኬሽን እጅግ በጣም አስፈላጊ ነገር ነው ሁሉንም በተመለከተ ማለት ነው መሪዎች የዘነጉት ነገር ካለ ደግሞ በጊዜ በቀለጠፈ ሁኔታ ማሳወቅ ያስፈልጋል። እነኚህ ነጥቦች ዘንግታችኋል፣ ውሳኔዎቻችሁ እነኚህ ላይ አላተኮሩም ብሎ ትችት ሊቀርብላቸው ይገባል። ወንድሜ ያለው ወዳጅ ያለው ምንድነው መሪዎች በህዝብ ተመርጠዋል ወይ የሚል አምቷል። በጣም ጥሩ ነው። context ኡ መታወቅ አለበት። ታግሎ ለማታገል የሚነሳ ኃይል ፍላጎት ላይ የተመሰረተ ነው። ደሞዝተኛ አይደለም። ሞቲቬሽን ነው የሚያነሳው። የህዝብ ጉዳይ ያገባኛል ልጆቼን በትኜ ቤተሰቤን ትቼ የምታሰር ቢሆንም ህይወቴን ማጣ ቢሆንም ይህንን ጭቆና አልቀበልም ይህንን ውዘት አልቀበልም ብሎ የምነሳ ነው ለዛ ተብስ ያላቸው ሰዎች ተፈላልገው የሚገናኙበት የትግል ስልት ስለሚሆን የምርጫ ሁኔታ እዚህ ላይ ብዙ ጊዜ relevant አይደለም ጀነራል የሆነውን ነው የማስቀምጠው በፓርቲ ደረጃም ህጋዊ በሆነ መንገድም ተቋቁሞ ምረጡን የሚሉን ፓርቲዎች ሰው መጥቷቸው አይደለም መጀመሪያ ፓርቲ የሚያቋቁሙት ራሳቸው ቆሞ አጀንዳቸውን ይሰጣሉ ህዝብን በራሳቸው አጀንዳ ዙሪያ የገዛውን idea ቸውን የገዛውን አጀንዳቸውን የተቀበለውን ያስተባብራሉ ማለት ነው በትግል ዓለም ደግሞ በምንቀሳቀሱበት ጊዜ ከዛ በላይ ውድ ዋጋ የሚያስከፍለውና ነውና ያንን ሂደት የምንጠብቁ አይደለም የምርጫ ጉዳይ የምመጣበት ጊዜ አለ ያም የሆነበት ጊዜ አለ የሙስሊሙ እንቅስቃሴ representation ነው represent የተደረጉ የህብረተሰብ ክፍሎች ናቸው ትግሉን እየመሩ ያሉት ያ ሌላ ነው እኔ ግን እየተናገርኩ አሁን ያለው ጀነራል የሚቀርበው ቢሆን የመመረጥ ያለ መመረጥ ጉዳይ issue አይደለም ሌሎች ከዚህ ቀደም አንቲ ኮሎኒያል ሙቭመንትን ያንቀሳቀሱ ከሀገራቸው ቅኝ ገዢዎችን አባርሮ ሀገራቸውን ነፃ ለማድረግ የተነሱ ሰዎች ቮት አድርጉልንና ምረጡን ከዛ በኋላ ትግሉን እንጀምራለን ብሎ አይደለም ትግል መስዋዕትነትን የሚጠይቅ ስለሆነ እኛ ሀገራችንን ነፃ ማውጣት እንፈልጋለን ያሉ ሰዎች ሰብሰብ ብሎ ትግል ይጀምራሉ በራሳቸው አጀንዳ ዙሪያ ሰዎችን ያሰባስባሉ ያን ምሳሌ ነው በዲሞክራሲ ሀገርም ከሆነ የአሜሪካንን ከእንግሊዞች የኮሎኒያል ፓወርስ ለማውጣት እንቅስቃሴው የሚደረግበት ጊዜ አዋጅ አዋጅ እኛ ድርጅት አቋቁመን የእንግሊዝን colonial power ለማባረር ነው ተባለ አላማ አላቸው በዛ ሁኔታ መኖር አንፈልግም ያሉ አሻፈረን ያሉ ሰዎች ተነስተው በራሳቸው idea ዙሪያ ሰዎችን አሰባስበው colonial power ን ከሀገራቸው አባረሩ ሌላም በትግል ዓለም በኮሚኒስቱ ዘመን እነ ሌኒን ሰውን አማክሮ አይደለም ወደ ትግል የመጡት ብዙ ብዙ ነገር አለ ስለዚህ የምርጫ ጉዳይ ሪሌቫንት አይደለም ለማለት ነው ምክንያቱም ለኔ ወሳኝ ነው የደጋፊ ሚና ቅድም ገልጫለሁ ደጋፊ የመሪ ምንጭ ነው መሪ የሚፈልቀው ከደጋፊ ነው የምማሩ በደጋፊዎች ውስጥ ነው ደጋፊ ሆኖ ነው የምማረው የምጎለብተው ዕውቀት የሚያዳብረው ሰውን መምራት ማለት ምን እንደሆነ ምን አይነት challenge እንዳለው የምማረው ተመሪ ሆኖ ነው ለዚህ ነው እዚህ ባህሪ ላይ ያተኮርኩት በሁለተኛ ደረጃ ደግሞ ደጋፊ ከሌለ ምንም አይነት ብሩህ የሆኑ መሪዎች ቢኖሩም ወደ ምድር ወርዶ ሐሳባቸው ከቁም ነገር ሊውል አይችልም ስለዚህ ደጋፊን ኮትኩቶ ማሳደግ ደጋፊን የበሰለ ማድረግና የጸና መሰረት ላይ መጣል ለአንድ ትግል ስኬት መሰረቱ ነው ይህንን የተዘናጋ የትግል ጉዞ ውዳቂ ነው ብዙ የማይጓዝ ነው ይሰናከላል ራሱን ጠልፎ ይጥላል ለዚህ ነው ትኩረቱ እዚህ ላይ እንደሆነ የፈለኩት የመጀመሪያ ያነሳቸው ምንድነው ያይተው ደጋፊ ይህ ደጋፊ ሁለት በጣም critical የሆኑ ነገሮችን አደጋዎችን ለትግል ትግሉን ለሁለት አደጋዎች ያጋልጣል አንደኛው መሪዎች ከህዝብ ተሳትፎ ስለሌላቸው ሁሉንም ሐላፍነት በጫንቃቸው ላይ ነው የሚጣለው። ማሰብ ለነሱ ስለተወ በሳሳቱ ህዝቡን አደጋ ላይ ቢያጋልጡ አማካቸው አይደለም እናንተን እኛ ስናመልክ እንደናንተ አትሳሳቱን ብለን ስንቀበላችሁ ተሳስታችሁ አገኘናችሁ ብላችሁ አይነት ነው እና ስህተትን ላለመስራት እጅግ ይጠነቀቃሉ ከጥንቃቄ ብዛት action action ውስጥ አይገቡም ድርጊት ለድርጊት አይመቹም ወሬ የሚያወሩ ቢሮ ውስጥ ሆኖ የሚጽፉ ይሆናሉ ማለት ነው ያ መሪዎችንም ከንቱ ያደርጋቸዋል ያሽመድምዳቸዋል ነገር ግን የሚያስብ ተከታይ ማለት የሚያስብ ተከታይ ማለት ምንድነው ሐሳብ ይሰጣል ይወቅሳል የሚወቀስበት ቦታ ላይ ይወቅሳል መልካም የተሰራበት ቦታ ላይ መልካም መሆኑን ይገልጻል የተዘነጋን ነገር ያስታውሳል በዲሲሽን ሂደት ውስጥ ይሳተፋል indirectly ቀጥተኛ ባልሆነ መንገድ በውሳኔ አወሳሰድ ላይ ይሳተፋል ይህ በውሳኔ አስተዳደር ላይ መሳተፉ መሪዎችን ያበረታታቸዋል። ከህዝብ ጋር እየተማከሩ ነውና የሚወስኑት psychological ጫናቸውን ያቀልላቸዋልና ለድርጊት ይገፋፋሉ፣ ህዝቡ ለድርጊት ያነሳሳሉ። ሰላማዊ ሰልፍ ውጣ፣ በዚህ ቦታ ተቃውም፣ በዚህ ቦታ ላይ ማቀባት ይህንን ዕቃ ትግዛ፣ boycott አል የተለያዩ ትዕዛዞችን ሊያስተላልፉ fail ቢያደርግም በጋራ ተመካክረውና ያደረጉት ጫናው በእነሱ ላይ የሳሳለውና ለ action ዝግጁ የሆኑ መሪዎች ይሆናሉ። ይህ ለአንድ ሀገር እጅግ አስፈላጊ የሆነ ጉዳይ ነው። ትግሉ ካበቃ በኋላ concern ላይ ብዙ ጊዜ እሱን እሱ ስለሚዘነጋ ትግሉ ካበቃ በኋላ ይሄ participate የሚያደርግ ከመጀመሪያው ጀምሮ እስከ ትግሉ ፍጻሜ ንቁ ተሳትፎ ያደረገ አካል የትግሉ ውጤት ለ dictator አስረክቦ ቤቱ አይገባም። ለአዲስ dictator ሌላኛውን dictator አንስቶ አዲስ ሆኖ ለሚመጣ dictator ትግሉን ውጤት አስረክቦ አይገባም አይሆንም ብሎ ያንን እንደጣለው ሁሉ የሚወጣውን አዲሱንም dictator አሽቀጥሎ ነው የሚጥለው። ያ ለአንድ ሀገር ዲሞክራሲ ማስፈንና ለአንድ በአንድ ህብረተሰብ ውስጥ ዲሞክራሲ culture መገንባት ለ institution ኦች መገንባት መሰረት ነውና ለህዝብ መብት ህዝቦች ኮርተው ተደጋግፈው አንዱ ለሌላኛው መብት መከበር ተቆርቋሪ ሆኖ የሚቆሙበትን ስርዓት ለመፍጠር ምቹ ሁኔታዎችን ይፈጥራል። ሁለተኛው በህዝብ ላይ መተማመን ያልኩት ነው። መተማመን የሚመጣው ህዝብ መሪዎቹን ሲያከብር ምን ሲሆን ነው የሚያከብሩ feedback ስር ነው የሚወስዱትን እርምጃዎች በጥሞና ሲከታተልና ምን እያደረጉ ነው ምን የሚያደርጉት ድርጊት ሲገባው ነው ያ ያልገባው ህዝብ appreciate ም እንዲያደርጋቸው አይችልም disconnected ከሆነና ደግሞ እሱ በተደዳድሎ ከተቀመጠ ሁሌ የሚነዳው ነው ይላል አንድ ጊዜ ኮሎኔል መንግስቱ ያሉት ነው የኢትዮጵያ ህዝብ በለዱት ይነዳል ብሎ ህዝባችንን አቋሽው የተናገሩ ነበሩ። በጣም አሳዛኝና ሀገራችንን ካዋረዱ መሪዎች ናቸው። እስካሁን እሱ ነው የምላቸው። ምክንያቱም እድሜያቸውም ገፍቷል። ሀገሬን በአንድ ጊዜ አገልግሏልና ለሀገሬ ክብር ስል እሱ ማለቱ በጅቶኛል። ለዚህ ህዝባቸውን ያን ያክል ዝቃ ያ በህዝባቸው እምነት የሌላቸው ወደ ንቄት የተሸጋገሩ dictator ኦች ናቸው። ለትግል የሚመሩት ደግሞ hesitant ይሆናሉ፣ ይፈራሉ፣ ይተባሉ። ፓራላይዝ የሆነ ትግል ነው የሚመሩት። ያው ለስሙላ ብቻ አሉ ተብሎ የሚቀመጡ ይሆናሉ የህዝቡን ትግል ያሽመደመዱ ይሆናሉና ግን ተጠያቂው የህብረተሰቡ ክፍል መሆኑ ልታወቅ ይገባል active participation የደጋፊው ስራ ነው ለዚህ ህዝቡ ማነሳሳት የ ideology ው አካል ነው ነው ተራራ ሜዳ ቁልቁለት ነው ቁጥቋጦ የበዛበት እሾህ የሞላበት እግርሚያ ደሙ ጋሬጣ እንቅፋት አዳላት የሆነ ከመሬት የሚያፈርት ጥንቃቄ የሚሻ ማሰብ ሳናቋርጥ ጉዞ ረጅም ነው ጉዞ ረጅም ነው